السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم، الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يهدس من جمرو كتاب القواعد الأربعة بالال أراتو مرهوش مالتنا لشيخ الإسلام محمد بن عبد الوهاب بتلاق الشيخ በሙሐመድ አብዱል ወሃብ የተዘጋጀው ኪታብ ይሆናል ማለት ነው። ይህ ኪታብ አራቱ መርሆዎች ብለው ያዘጋጁት ስለ ሽርክ በሰፊው የሚዳስስ ነው ማለት ነው። ምክንያቱም ሽርክ የሚሰሩ ሰዎች ሽርክ ሰርተናል ብለው አይገምቱም። በል እንዲያውም ይህን አጸያፊ ተግባራቸውን ወደ አላህ የምንቃረብበት ነው ብለው ስለሚገምቱ እኛ ለምንድን ነው የተፈጠርነው? በምንስ መንገድ ነው ሽርክ የሚገባው? ሽርክ ማለት ምንድን ነው፣ አምልኮ ማለት ምንድን ነው የሚለውን በማስረጃ አብራርተው ያስቀምጡልናል ማለት ነው። ቢስሚላህ ራህማን ራሂም ብለው ጀመሩ። አላህ ይዘንላቸውና እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህ ስም ኪታቤን እጀምራለሁ አሉ። እጅግ በጣም አዛኝ የሚለው ካፊሩንም ሙስሊሙንም አመፀኛውንም መልካሙንም ሰው ሙናፊቁንም ሙኽሊሱንም ሁሉንም በአጠቃላይ የያዘ ነው ማለት ነው። እዝነተ ሰፊ ይባላል። አራሒም እዝነቷ ቀጣይ የሆነችው ወይም ቀጣይ እዝነት የተባለችው ደግሞ ወካነ ቢልሙእሚኒነ ረሒማ ለአማኞች አላሁ ስብሓነሁ ወተዓላ አዛኝ ነው። የሚታዘንላቸው የት ነው? ፊዱንያ ይታዘንላቸዋል ከነማን ጋር? ከከሃዲዩ ከሌላው ጋር ያላህ ጸጋ ሲወርዳ ብሎ ይቃመሳሉ። የሚቀጥለው ዓለም ላይ ግን እቺ ቀጣይዋ እዝነት ለማን ብቻ ናት? ለአማኞች ብቻ ናት ማለት ነው። ስለዚህ ባላህ እገዛን ከጅለው ኪታባቸውን መጻፍ ጀመሩ ማለት ነው። ምን የምትባለውን አራቱ መርሆዎች የምትባለውን መግቢያ ሊነግሩን ነው ማለት ነው። እንግዲህ ነገሩን ማለት ነው። የዛሬው ክፍል አንድ መግቢያውን ይሆናል ምናየው ባላህ ፍቃድ። አስአሉላህ አሉ አላህን እለምነዋለሁ አሉ አልከሪም ቸር የሆነውን ረበል አርሽ ልዓዚም የታላቁ አርሽ ጌታ የሆነውን አን የተወላከ ፊ ዱንያ ወልአኼራ አየተወላከ ወዳጅ አድርጎ እንዲይዝህ እንዲንከባከበህ ፊዱንያ በምድራዊ ዓለም ላይ ወልአኼራ በሚቀጥለውም ዓለም ላይ አላህ ወዳጅ አድርጎ እንዲይዝህ እንዲንከባከብህ እለምነዋለሁ። ያ ቸር የሆነውን የታላቁ አርሽ ጌታ የሆነውን አላህ እለምነዋለሁ ብለው ጀመሩ። ስለዚህ እህቴ ሆይ ለአንቺም ለእኔም ለሚያነበውም ለሚያስነብበውም ለሚቀረውም ለሚያቀረውም ሰው ሼኹ ዱዓ አድርገው ጀመሩ ማለት ነው። ይሄ ምናቸውን ያሳያል? ቀናነታቸውን፣ ለኡማው አሳቢነታቸውን ያሳያል። ወአን ቀጠሉ ደግሞ አሁንም ወአን የጅዓለከ እንዲያደርግህ ደግሞ ለምነዋለሁ አሉ። ሙባረከን የተባረክ እንዲያደርግህ አይነማ ኩንት በሄድክበት ሁሉ ባለህበት ሁሉ አላህ የተባረክ እንዲያደርግህ እለምነዋለሁ አሉ። ወአን የጅዓለከ አሁንም እንዲያደርግህ እለምነዋለሁ። ሚመን ከነዛ እንዲያደርግህ ለምነዋለሁ። ኢዛ ኡዕጥየ በተሰጠው ጊዜ ሸከር አመስጋኝ ከሆኑት ውስጥ እንዲያደርግህ። አላህ ስጦታን ሲሰጠው ጤና ይሁን ገንዘብ ይሁን ከአላህ የሚሰጠውን ጠቅላላ ሲሰጠው ከሚያመሰግኑት እንዲያደርግህ አላህን እለምነዋለሁ። ኢዛ ኡዕጥየ ሲሰጠው ሸከር ከሚያመሰግነው ውስጥ ማለት ነው። ሐምድ በምላስ ነው የምትነገረው። አልሐምዱሊላህ ይባላል። አሽክር በተግባር ጭምር የሚሰራ የምስጋና አይነት ነው ማለት ነው። ለምሳሌ ሰውየው አላህ እውቀት ከሰጠው እውቀቱን ሊሰራበት እውቀቱን ለሰዎች ሊያስተምረው ይገባል ማለት ነው። አላህ ገንዘብ ከሰጠው ምን ያደርጋል ማለት ነው? በትክክለኛ ቦታ አላህ በሚፈልገው ቦታ ያን ገንዘብ ያውለዋል። ያ ነው ሹክር ማለት አላህን መመስገን ማለት በምን በተግባር ማለት ነው። ወኢዘብቱልየ ሲፈተን ደግሞ መከራ ሲደርስበት ገንዘብ ሲያጣ፣ ጤና ሲያጣ፣ የሚወዱት ሲሞቱበት ሰበር ከሚታገሱት አላህ ያደርግህ ዘንድ እለምነዋለሁ። ወኢዛ አዝነበ ወንጀል ሲሰራ ደግሞ ኢስተግፈር ከወንጀሉ ከሚመለሱት ሰዎች ተውበትን አላህን ይቅር በለን ከሚሉት ሰዎች ውስጥ እንዲያደርግህ እለምነዋለሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የአደም ልጅ ሁሉ ተሳሳች ነው፣ ከተሳሳቾች ሁሉ በላጭ ተመላሹ ነው እንዳሉት ማለት ነው። ፈኢነ ሃኡላኢ ሰላስ እነዚህ እኮ ሶስቱ ከፊት የተጠቀሱት እነማን? ሲሰጠው ማመስገን፣ ሲፈተን መታገስ፣ ወንጀል ሲሰራ ወደ አላህ መመለስ ዑንዋኑ ሰዓዳ የደስታ አይነቶች እኮ ናቸው። የተድላ ሰብሳቢዎች በቃ ዋናዎቹ ናቸው። እነዚህ ሶስቱ የስኬት የተድላ በቃ የደስታ መገኛ ምንጮች ናቸው፣ አይነታዎች ናቸው። ሰው አላህ ሲሰጠው ካመሰገነ በተግባር ካሳየ፣ በምላሱ ካመሰገነ፣ መከራ ሲደርስበት ካመሰገነ፣ ወንጀል ሲሰራ ከተመለሰ መልካም ነገርን ይዟል ማለት ነው። እዕለም ብለው ቀጠሉ ሼክ። እዕለም ማለት እወቅ ማለት ነው። ሰው እንግዲህ እያወራ ስማኝማ ስሚኝማ ማስታወቂያ አለኝ ማስታወሻ ሲል ምንድን ነው? ማንቂያ ነው። ይሄ አስተማሪዎች ሊጠቀሙት የሚገባው አካሄድ ነው ማለት ነው። ምክንያቱም ሰዎች ያንን ነገር ትኩረት ሰጥተው ይረዱት ዘንድ በዚህ መንገድ ነው መጠቀስ ያለበት። እዕለም አሉ እወቅ፣ አርሸደከ አላሁ ሊጣዓቲህ አላህ እሱን ለመታዘዝ ያቅናህና እወቅ። ምንን እንወቅ? አነል ሐኒፍየተ ሐኒፍያ የተባለችው ሚለተ ኢብራሂም የኢብራሂም ዓለይሂ ሰላም የነቢየላህ ኢብራሂም ማለት ነው መንገድ የሆነችው ልትብራራ ነው። ማናት ገና ሊመጣ ነው ወደፊት ሐኒፊያ ትባላለች የማን መንገድ የኢብራሂም አለይሂ ሰላም መንገድ ምንድናት እሷ አንተ አቡደላህ አላህን ልትገዛው ልታመልከው ነው ወህደሁ በብቸኝነት በሱ ላይ ማንንም ሳታጋራ ሙኽሊሰን ጥርት ያደረክ ስትሆን ለሁዲን ሃይማኖትን በጠቅላላ ስግደት፣ ጾም፣ ሐጅ አለ የሚባል አምልኮ በጠቅላላ ዱዓ፣ እርድ፣ ፍራቻ፣ ክጃሎት፣ መመካት እነዚህን ሁሉ የአምልኮ አይነቶች ምን አድርገህ ዋህደሁ በብቸኝነት ሙኽሊሰን ጥርት ያደረግ ስትሆን ለሁዲን ሃይማኖትን በጠቅላላ ከማ ቃለ ተዓላ ልክ ላቅ ያለው ጌታችን አላሁ ስብሓነሁ ወተዓላ እንዳለው ምን ሲል ማስረጃ ሊያመጡ ነው እንግዲህ ሼክ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጅን ጅኖችን እኮ አልፈጠርኳቸውም አለ አላህ። ወልኢንስ የሰውንም ልጅ እንደዚሁ አልፈጠርኩትም ኢላ ሲቀር እንጂ አላማ ዋና የተፈጠሩበት ሊያዕቡዱን እኔም በብቸኝነት ሊያመልኩኝ ነው አለ። ስለዚህ ከኛ የሚጠበቀው የኢብራሂም ዓለይሂ ሰላም መንገድ የሆነችውን ነቢዩ ሰለላሁ ዐለይሂ ወሰለም መጥተው የሄዱባትን መንገድ እሷ ምንድናት? አልዒባደቱ ሊላህ አምልኮም በጠቅላላ ለአላህ ማድረግ وحده በብቸኝነት لا شريك له ለእሱ አጋር የለውምና ምን አድርገን ሙክሊሰን ጥርት ያደረግን ስንሆን له الدين ሃይማኖትን በጠቅላላ የተፈጠርነውም ለዚህ ዓላማ ነውና ቀጠሉ ሼክ ፈኢዳ አረፍተ ካወክ አነ ላህ ኸለቀክ አላሁ ስብሓንሁ ወተዓላ አንተን መፍጠሩን ለምን ጉዳይ ሊዒባደቲሂ እሱን እንድታመልከው እንደፈጠረህ ካወቅ ፈዕለም ሌላ ማወቅ ያለብህ ነገር አለ። አሁንም ደግሞ በደንብ እወቅ አነ ለዒባደተ እቺ እኮ አምልኮ የተባለችው ጉዳይ ላቱሰማ ዒባደተን አምልኮ ተብላ እኮ አትጠራም ኢላ ሲቀር እንጂ መዐ ተውሒድ ከተውሂድ ጋር ብቻና ብቻ ቢሆን እንጂ አምልኮ ተብላ አትጠራም። ለምን? ጂንም ያመልካለ፣ መላይካም ያመልካለ፣ ነቢይም ያመልካለ፣ ዛፍም ያመልካለ፣ ድንጋይም ያመልካለ፣ ኮከብም ያመልካለ፣ ጨረቃም ያመልካለ። ይሄ ሁሉ ግን አምልኮ ነው ብለው ቢሰሩትም አምልኮ ተብሎ አይወሰድም። ለምን? ከተውሂድ ጋር አይደለማ። አላህ ላይ ስትቀላቀልበት ምን ይሆናል? ሽርክ ይሆናል። ዋህደሁ ለተባለውስ በብቸኝነት ሙኽሊሰን ለሁ ጥርት ያደረክ ስትሆን አዲን ሃይማኖትን እንደተባለው ለአላህ ብቻ ጥርት ስታደርግስ ያ ምን ይባላል? አምልኮ ይባላል። ከዛ ውጭስ ፈዕለም አሉ ይኸው ሼክ እወቅ አነ ለዒባደተ አምልኮ እኮ ላቱሰማ ዒባደተን አምልኮ ተብላ አትጠራም ኢላ መዓ ተውሒድ ተውሂድን ጥርት አድርገህ ይዘህ ቢሆን እንጂ አምልኮ እኮ አትባልም አሉ። ምሳሌ ሊያመጡ ነው ከማ አነ ሰላት ልክ እኮ ሰላት ላቱሰማ ሰላተን ሰላት ተብላ አትጠራም ኢላ ማአጠሃራ ከጠሃራ ጋር ቢሆን እንጂ ሰላት ተብላ አትጠራም። ለምሳሌ አንድ ሰው ሽንቱን ሸንቶ ወይም ፈሱን ፈስቶ ወይንም ደግሞ ሰገራ ተጠቅሞ ምን ሳያረግ እነዚህ ሶስቱ ምን ይባላሉ? ትንሹ ሀደፍ ይባላሉ። እንመጣበታለን ወደፊት። ይሄን እነዚህን ሶስት ተግባሮች ውዱ ሳያደርግ ውሃ ካጣ ተይሙም ሳያደርግ ወደ ሰላት ቢመጣ ሰላቱ ምን አይባልም? ሰላት ተብሎ አይጠራም። ምክንያቱም ሰላት ለመስገድ ምን ያስፈልጋል? ጦሃራ ያስፈልጋል። መጀመሪያ ማንኛውንም አምልኮ ለመስራት ደግሞ ማለት ነው። ሰላት ለመስገድም፣ ዘካ ለመስጠትም፣ ሐጅ ለማድረግም በቃ የተፈጠርንበት ዓላማ ማለት ነው ምን ይፈልጋል? ተውሂድ ይፈልጋል። እቺ አንቀጽ እዚህ ጋ የለችም ላምጣትና ቁል አለ ለነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ ህይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ነው በል ላ ሸሪከ ለሁ ለሱ እኮ አጋር የለውም ወቢዛሊከ ኡሚርቱ በዚህም ጉዳይ ላይ ታዝዣለሁ ስለዚህ ከዚህ ምን አየን አምልኮ በጠቅላላ ያለ ማንም ማጋራት ሊሰጥ የሚገባው ለዓለማቱ ጌታ ነው ማለት ነው። ይሄው ምን አየን? ሰላት ያለ ጠሃራ ሰላት እንደማትባለው ሁሉ አምልኮ ደግሞ ምን አትባልም? አምልኮ አትባልም ከተውሂድ ጋር ቢሆን እንጂ። ፈኢዛ ደኸለ ሽርኩ አሉ ሼኽ፣ ሽርክ እኮ ከገባበት አሉ። ምን ላይ ፈኢዛ ደኸለ ሽርኩ፣ ሽርክ ከገባ አሉ ከተደባለቀበት፣ ፊል ዒባደቲ አምልኮ ላይ ሽርክ ከገባበት ፈሰደት ያ አምልኮ ይበላሻል፣ ውድቅ ይሆናል። ከልሐደሲ ልክ ሐደስ የተባለው ጉዳይ ኢዛ ደኸለ ፊ ጠሃራ ጠሃራ ላይ ከተደባለቀባት ምን እንደሚያደርገው ሁሉ ውድቅ እንደሚያደርገው። ሐደስ የተባለው ምን ማለት እንደሆነ እንተርጉመው። ሁለት አይነት ነው፣ ትንሹና ትልቁ ይባላል። ትንሹ ሐደስ በመባል የሚታወቀው ሰው ሽንት ከሸና፣ ፈስ ከፈሳ፣ ሰገራ ከተጠቀመ ትንሹን ሐደት ፈጽመዋል ይባላል። ያ በምንድን ነው የሚጣሃራው? ውዱ በማድረግ ማለት ነው። ትልቁ ደግሞ አለ። ትልቁ ሐደት ወይም ትልቁን ትጥበት የሚያስወጅብ ግዴታ የሚያስደርግ የሚባለው ማለት ነው። ምንን ይመስል? አንደኛ ወንድ ልጅ ከባለቤቱ ጋር ወይም አንድ ሴት ከባለቤቷ ጋር ግብረ ስጋ ግንኙነት ከፈጸሙ ሙሉ ለሙሉ የሰውነት ትጥበት መፈጸም አለባቸው። በዚህ ነው ምን የሆነው ትልቁ ሐደት የሚወገደው ማለት ነው። ሁለተኛ ሴት ልጅ የወር አበባ ደም ላይ ከሆነች ከሱ ስትጸዳዳ ምንድነው የምታደርገው? ሙሉ ሰውነቷን ትታጠባለች። ሶስተኛ አንድ ሴት ወልዳ የወሊድ ደም የሚባል አለ፣ ኒፋስ ይባላል በሸሪዓ ያ ደም ስትጧሃራ ወይም ያን ደም ስትጸዳዳ ምን ታደርጋለች? ሰውነቷን ትታጠባለች ማለት ነው። ከዛ በተረፈ የወሊድ ደም ላይ ያለች፣ የወር አበባ ላይ ያለች፣ ወይ ደግሞ ወንድ ልጅ ሚስቱን ተገናኝቶ ሴት ልጅ ደግሞ ባሏን ተገናኝታ ስታበቃ ማለት ነው። ያለ ትጥበት ወይም ደግሞ ሐደቱን ሳያስወግዱ ወይም ደግሞ ሰው ልጅ ሽንቱን ሸንቶ ፈስፈስቶ ሰገራ ተጠቅሞ ውዱ ሳያደርግ ቢሰግዱት ሰላቱ ይበላሻል አይደለ? ስለዚህ ጦሃራቸው ጦሃራ ከሆኑ በኋላ ልክ እነዚህ የተጠቀሱት ነገሮች ሽንት የመሳሰለው ሲመጡ ውዱ እንደሚጠፋው ሁሉ ወደ አምልኮ መጡና ምን አሉ فاذا دخل ሽርኩ ሽርክ ከገባበት አሉ في العباده አምልኮ ላይ ፈሰደት ይበላሻል ምን እንደሚበላሸው ሁሉ ከልሐደሲ ሐደስ ኢዛ ደኸለ ፊጠሃራ ጠሃራ ጠሃራ ላይ ንጽህና ላይ የወር አበባ እነዚህ የተጠቀሱት ነገሮች ከመጡ ምን እንደሚያደርጉት ሁሉ ይህንን እንደሚያበላሹት ሁሉ ይህንን ንጽህና ፈኢዛ አረፍተ ይህንን ካወክ አነ ሽርክ ሽርክ የተባለው ጉዳይ ኢዛ ኻለጠ ከተደባለቀ አልዒባደተ አምልኮን ከተደባለቃት አፍሰደሃ ያችን አምልኮ ያበላሻታል፣ ውድቅ ያደርጋታል። ወአሕበጠል አመል ስራን በጠቅላላ ደግሞ ውድቅ ያስደርጋል። ወሳረ ሳሒቡሁ ይህንን ተግባር የሰራው ሰው ደግሞ በአላህ ላይ ያጋራው ሰው ማለት ነው። ሽርክ የፈጸመው ሰው ሚነል ኻሊዲን ዘውታሪ እኮ ነው። የት ፊናር እሳት ውስጥ ዘውታሪ ነው። ያቺ ከባድ እሳትን ይቀምሳታል። አረፍተ በእርግጥ ታውቃለህ። أن أهم ما عليك ቅድም የጠቀስ ነው ካወክ ስራን እንደሚያበላሽ ዘላለም ዓለም እሳት እንደሚያስገባ ሽርክ ካወክ عرفت። አንተ በእርግጥ አውቀሃል። أن أهم ما عليك በአንተ ላይ እኮ ይበልጥ አንገብጋቢ የሆነው ወሳኝ የሆነው ጉዳይ هو معرفة ذلك። ይህንን ሽርክ የተባለ ጉዳይ አብጠርጥረህ ማወቅ ነው በአንተ ላይ በጣም አንገብጋቢው ነገር ለአላላህ አን ዩኸሊሰከ አላሁ ስብሓነሁ ወተዓላ ይጠብቅህ ያጠራህ ያድንህ ዘንድ ከምን ምን ሃዚህ ሸበካት ከሽርክ ወጥመድ ይጠብቅህ ዘንድ ወህየ እሱ አሽርኩ ቢላህ በአላህ ላይ ማጋራት እኮ ነው ይሄ ወጥመድ የተባለው ጉዳይ ከዚህ ወጥመድ ከሽርክ ትጠበቅ ዘንድ ምንድነው እሱ ሽርክ ማለት አለዚ ያ ቃለ ተዓላ ፊሂ ላቅ ያለው አላሁ ስብሓንሁ ወተዓላ ሽርክን አስመልክቶ እንዲህ ሲል የዛተበትና የተናገረበት ነው። ኢነላሃ አላሁ ስብሓንሁ ወተዓላ ላ የኽፊሩ በፍጹም አይምርም፣ አንዩሽረከ ቢሂ በሱ ላይ ማጋራትን በፍጹም አይምርም። በሱ ላይ ሲያጋራበት የሞተውን ሰውዬ በፍጹም አይምረውም። ወንጀሉ የወንጀሎች ሁሉ ከባድ ስለሆነ ማለት ነው። ወየግፊሩ አላሁ ስብሓነሁ ወተዓላ ደግሞ ይምራል። ማዱነ ዛሊከ ሊመን የሻ ከዛ በታች ያለውን ከሽርክ በታች ያለውን ወንጀል ግን አላህ ለፈለገለት ሰው ይምራል። ለምሳሌ አንድ ሰው በአላህ ላይ እያጋራ ከሞተ አላህ ይሄው አበደን እንደማይምረው ራሱ ነግሮናል ማለት ነው። ከሽርክ በታች ግን ለምሳሌ ዝሙት ሰርቶ መጠጥ ጠጥቶ ሌሎች ሌሎች ከባባድ ወንጀሎችን ሰርቶ የሞተው ሰው አላህ ከፈለገ ይምረዋል፣ ከቀጣው ደግሞ የሚቀጣው የወንጀሉ ልክ ድረስ ነው። አንተ ያላህ ባሪያ ሆይ፣ እናንተ ያላህ ባሪያዎች ሆይ፣ እንዲህ አይነት አደገኛ ነገር በእኛ ህይወት ላይ አለ ማለት ነው። የተፈጠርነው አላህን በብቸኝነት ለማምለክ ነበር። በሱ ላይ ግን ስናጋራ ዓላማችንን ስንስት ይሄው የተጠቀሱት ነገሮች ጠቅላላ በእኛ ላይ ተፈጻሚ ይሆናሉ ማለት ነው። ሰው ዛሬ ሽንት ልብሴ ላይ እንዳይንጠባጠብ ብሎ በደንብ ይጠነቀቃል። ሽንቱን ሲሸና ልብሴ እንዳይነካት ብሎ በደንብ ይጠነቀቃል። በተለይ ከሽርክ መንዙማዎች ግን ህይወቱን ከሚያጠፉት ግን አይጠነቀቅም። ምሳሌ ሐቢቢ ሐቢቢ ሐቢቢ መዲና ና ይበሉኝ ይላል። ይሄ የሽርክ መንዙማ ነው፣ ወደ ክህደት የሚጣራ ነው። መዲና ነቢዩ ሰለላሁ ዐለይሂ ወሰለም ሊጠሩን አይችሉም። መዲና መካ ሊያስጎበኘን የሚችለው ተውፊቁን ሊሰጠን ፍቃዱን ሊሰጠን የሚችለው ማን ነው? የሁሉ አስተናባሪ አላህ ብቻ ነው። ጅብሪልን መጠየቅ ብቻ አይደለም ሽርክ። ነቢዩም ከተጠየቁ የማይችሉትን ነገር ያውም መጠየቅ የሚቻለው በሕይወት በነበሩበት ጊዜ ነው። ሞተውማ እሳቸው ላይ ሰለዋት እናወርዳለን እንጂ ይህን አርግልን አንላቸው። ይህን አርግልን የምንለው ማን ነው? የማይሞተውን አንድ አላህ ነው ማለት ነው። ቀጥል እዚህ የአብሬት የቃጥባሬ የመሳሰለው እየተባለ ሰዎች ጥምጣም ጠምጥመው ጀለብያ ለብሰው ታያቸዋለህ። لكن ይሄው እምነታቸው ከላይ እንዳየነው ሽርክ ተቀላቅሎበት እያወደሙት ነው ማለት ነው። انتبه عباد الله ይኸው ሼክ ምን አሉ? فإذا عرفت ካወክ أن الشرك ሽርክ ማለት ኢዛ ኻለጠ ለዒባድ ኢዛ ኻለጠ ከተቀላቀለ አልዒባደተ አምልኮን ከተቀላቀላት አፍሰደሃ ውድቅ ያደርጋታል፣ ያበላሻታል። ወአሕበጠ አልዓመል ስራን በጠቅላላ ውድቅ ያደርጋል። ወሳረ ሳሒቡሁ ሚን አልኻሊዲነ ፊናር ይህን ሽርክ ሲሰራ የኖረው ሰው ደግሞ ዘላለም ዓለሙን ጀሃነም ውስጥ ይከርማል። ስለዚህ እንጠንቀቅ። ሽርክን በአይነታው ትንሹንም ትልቁንም እንጠንቀቀው፣ እንራቀው። ስለዚህ የክፍል አንድ ትምህርታችን ይህን ይመስላል ማለት ነው። እስቲ ለክለሳ ያህል ካየነው ውስጥ እናንሳ ማለት ነው። ባላህ ፍቃድ እንከልሰው። አንደኛ ሶስቱ የደስታ ምንጮች ተብለው የተጠቀሱ ነገሮች አሉ። እነሱ ምንድናቸው? አንደኛ ሲሰጠው ማመስገን በተግባር ማሳየት ማለት ነው። ሁለተኛ ሲፈተን መታገስ፣ ሶስተኛ ደግሞ ወንጀል ሲሰራ ምህረትን መጠየቅ። እነዚህን ሶስት ነጥቦች አይተናል። ሁለተኛ ሐኒፊያ በመባል የተገለጸችውን የኢብራሂም አለይሂ ሰላም መንገድ ምን እንደሆነች አይተናል። እሷ ምንድናት? አላህን በብቸኝነት ሃይማኖትን በጠቅላላ ለሱ ያጠሩ ሲሆን ምን ማድረግ ማምለክ ማለት ነው አላህን። ከዛስ ለምን እንደተፈጠርን ደግሞ አይተናል። ጂንም ሰውም የተፈጠሩት አላህን በብቸኝነት ሊያመልኩት ነው የሚለውን። አራተኛ ነጥብ አምልኮ ያለ ተውሂድ፣ ሰላት ያለ ጦሃራ ውድቅ መሆናቸውን አይተናል። አምልኮ ብለን ምን ሰራው ስራ በጠቅላላ ተውሂድ ከሌለው አንደኛው መስፈርቱ ነው ይሄ። ሁለተኛው ከዚህ በፊት ሌሎች ቦታዎች ላይ ተነጋግረነዋል። ምንድነው የነቢዩ ሰለላሁ ዐለይሂ ወሰለምን ሱና የገጠመ መሆን አለበት ያልነው ማለት ነው። ስለዚህ አምልኮ ተውሂዱ ካልተሟላ ተቀባይነት የለውም አላህ ዘንድ። ልክ ሰላትን ያለ ጦሃራ ሰውየው ቢሰግዳት ተቀባይነት እንደሌላት ሁሉ ማለት ነው። አምስተኛ ነጥብ ከሽርክ ወጥመድ ራሳችንን ማራቅ እንዳለብንና ሽርክን ጠንቅቀን ልናቅ እንደሚገባ ሽርክ የሰራ ሰው ዘላለም ዓለሙን ጀሃነም እሳት ውስጥ እንደሚኖር ከሽርክ በታች ያሉት ወንጀሎች ግን አላህ ከፈለገ ሊምራቸው እንደሚችል ሌላ ነጥብ የመጨረሻ ነጥብ ክለሳ ላይ ማለት ነው ዒባዳ የተባለችው ጉዳይ ለምሳሌ ሰላት መስገድ ሰላትን ስንሰግድ ለምንድን ነው የምንሰግደው አንደኛ የአላህን ትዕዛዝ ለመፈጸም ሁለተኛ ከምንፈጽመው ትዕዛዝ ላይ ወይም የአላህን ትዕዛዝ ስንፈጽም ምንዳ እንከፈላለን አጅር ይሰጠናል ብለን ሶስተኛ ከእሳት ለመጠበቅ ብለን ነው ጌታችንን አላሁ ስብሓነሁ ወተዓላ አምልኮ ምንፈጽመው ማለት ነው። አምልኮ እንደሚታወቀው ሶስት አርካኖች ወይንም ሶስት ማዕዘናት አሏት። አንደኛው አላህን ወደንና ተናንሰን ልናመልከው፣ ሁለተኛ ከሱ ከጅለን ረጃ ይባላል ለሰራነው ስራ ሂሳብ ይከፍለናል ብለን፣ ሶስተኛ እሱን ፈርተን እነዚህን ሶስት መስፈርቶች አሟልተን ነው አምልኳችንን ልንፈጽም ይገባን ማለት ነው። የዛሬው ክፍል አንድ ትምህርት በሼክ ሙሐመድ አብዱል ወሃብ ረሕመቱላሂ አለይህ የተዘጋጀው አልቀዋኢዱል አርባዓ አራቱ መርሆች ሽርክን የምናቀባቸው የተባለው ትምህርት በዚሁ ያበቃል።